قل إن الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين نبينا وحبيبنا وشفيعنا نبينا محمد وعلى آله وصحبه وسلم الأصل الخامس الإيمان باليوم الآخر الأصل الخامس أمستنيو مسرتاي نجر ይላል الإيمان باليوم الآخر በመጨረሻው ቀን ማመን ይላል አልኢማኑ ማመን ቢልየውም ልአክር በመጨረሻው ቀን ማመን ይላል ወየተضመን በመጨረሻው ቀን ማመን የሚባለው ርዕስ በውስጡ እነዚህን ያካትላል ያካትታል ወየተضመን በውስጡ ያካትታል የሚከተሉትን ነጥቦች ይላል አወለን በመጀመሪያ በውስጡ ከሚያካትታቸው ነገራቶች ውስጥ አልኢማኑ ቢአሽራጥ ሳዓ በሰዓቲቷ ማለት ነው አሽራጥ አሽራጥ ዓላማት ማለት ነው አልኢማኑ ማመን ነው ቢአሽራጥ ሳዓ በሰዓቲቷ ምልክቶች ማመን ነው አሽራጥ ማለት ማለት ነው ምልክቶች ማለት ነው لما كان اليوم الآخر مسبوقا بعلامات تدل على قرب وقوعه تسمى أشراط الساعة ለማ ካነ ልየውም ልአኽር የመጨረሻው ቀን የሚባለው የሆነ ጊዜ ነው ይላል መስቡቀን ይህ የመጨረሻው ቀን የተባለው የመጨረሻው ቀን የተባለው መስቡቀን የተቀደመ ከመሆኑ አንጻር በምን ቢዓላማቲን በምልክቶች የተቀደመ ከመሆኑ አንጻር የመጨረሻው ቀን የሚባለው የትንሣኤ ቀን ነው አይደል? ያ ቀን ማለት ነው የተቀደመ ከመሆኑ አንጻር በምልክቶች ተዱሉ አላ ቁርቡ ቁርቢ ውቁዒሂ ተዱሉ የምታመላክት አላ ቁርቢ ውቁዒሂ የእሱ መከሰት ይህ የመጨረሻው ቀን መከሰቱ መቃረቡን የሚያመላክቱ ነገሮች ከመኖራቸው ከማመላከታቸው አንጻር ምን ይባላሉ? ቱሰማ አሽራጡ ሰዓ የሰዓቲቷ አሽራጦች ምልክቶች ይባላል። ለምን መቅረቡን መከሰቱን ስለሚያመላክቱ ነው ማለት ነው። ናሰበ አነዝኩረ አህሚሃ ከዚህ ርዕስ ውስጥ እንግዲህ ናሰበ ይገባል። ናሰበ ማለት ሙናሲብ ነው ማለት ነው። የሚገባ ነው። አነዝኩረ አህሚሃ አህመሃ አንገብጋብ የሚባለውን እዚህ ላይ እኛ መጥቀሳችን ምንድን ነው አለ የሚገባ ነው ለምን ከተባለ ሊአነ ልኢማን ቢሃ በእሷ ማመን በመጨረሻው ቀን ማመን ቢሃ ዋጅቡን ምንድን ነው አለ ግዴታ ነው ምክንያቱም አን ቱእሚነ ቢላሂ ወመላኢከቲሂ ወኩቱቢሂ ወሩሱሊሂ ወቢልየውም ልአኪር ያረለ እንዴ ስለዚህ በመጨረሻው ቀን ማመን የሚባለው ስንተኛው አስል ነው አለ አልአስሉል ኻሚስ ነው ያላችሁ አይደል እንዴ ስለዚህ የመጨረሻው ቀን ደግሞ በውስጡ የሚያካትታቸው ምሳሌ አስራቱ ሰዓ ብንመለከት በሱ ማመን ዋጅቡን ምንድነው አለ ግድ ነው አለ ዋጂቡን ግድ ነው በሱ ማመን وهو እሱ من سلب العقيدة عقيدة ከሚባለው ውስጥ ምንድነው አለ ሱልብ ነው የዓቂዳ ራሱን የቻለ ህብለ ሰረሰሩ ነው ማለት ነው ሱልብ ተግባባል ህብለ ሰረሰር ዋና ግልጽ ነው እኛን ያቆመን ሱልብ አይደል ስለዚህ ያ ነው ማለት ነው ቃለ ተዓላ ይህንን በማስመልከት አላህ ስብሓነሁ ወተዓላ በተከበረው ማለት ነው ቃሉ ብሎ ይላል اقتربت الساعة وانشق القمر ይላል اقتربت الساعة ሰዓቲቷ ተቃረበች ይላል ወንሸቀ القمر ጨረቃ ምን አለች ለሁለት ተከፈለች አይደል ይህ እንደውም ምን ዓላማት الساعة ነው ይላሉ የምን መከፈል የጨረቃ ማለት ነው ካለፉ የነቢይ አለይሂ ሰላቱ ወሰላም የነብይነት ታምራቶች ውስጥ ነው አይደል እንዴ ከነብይነት ታምራቶች ውስጥ ናቸው እንዲሁም ደግሞ ለቂያማ ደግሞ አሽራጥ ነው ማለት ነው وقال تعالى الله سبحانه وتعالى بالولال فهل ينظرون إلا الساعة أن تأتيهم بغتة فقد جاء أشراطها እነዚህ ሰዎች የማያምኑት ለምንድን ነው فهل ينظرون ይጠባበቃሉ فهل ينظرون بمعنى فهل ينتظرون ይጠባበቃሉ እንዴ إلا الساعة أن تأتيهم بغتة በድንገት ማለት ነው ሰዓቲቷ ቂያማ ምን ማለቷን መምጣቷን እንጂ ምንም የሚጠባበቁት ነገር አለ ግልጽ ነው የእሷን መምጣት እንጂ ማለት ፈቀድ በእርግጥ ደግሞ ጃአ መጥቶላቸዋል አሽራጡሃ የእሷ ምኖች ምልክቶች መጥቶላቸዋል ለሚያምን የሚያምን ይመን ማለት ነው ግልጽ ነው ለሚገሰጽ ሰው በቂ የሆነ ፈቀድ ጃአ መጥቷል አሽራጡሃ ምኗ የቂያማ ምኖች ምልክቶች ይላል አላህ Subhanahu Wa አይ አላማቱሃ ወአማራቱሃ አማራቶቿ ምልክቶቿ ማለት ነው መጥተዋል። ዋሂዱሃ አንደኛው ይሄ አሁን አላ ምንድን ነው أشراطها የሚለው واحده አንድ single ማለት ነው። singular ኡ ምንድን ነው? شرط ይባላል። بفتح الراء ራን ፈታ አድርገን የምናነበው شرط እንላለን። ብዙ ቁጥር ብዙ ቁጥር ውስጥ ምንድነው? أشراط ነው ማለት ነው። plural form والعلامة علامة ملكت ነው ማለት ነው قال الإمام البغوي رحمه الله إمام البغوي بلو ይላሉ وكانت وكانت بعثة النبي صلى الله عليه وسلم من أشراط الساعة من ይላሉ وكانت ነች ይላሉ ነች بعثة النبي صلى الله عليه وسلم የነቢዩ አለይሂ ሰላት ወሰላም መላክ ሚን አሽራጥ ሰዓ ከሰዓቲቷ ምኖች ውስጥ ናቸው ምልክቶች ውስጥ ናቸው ማለት ነው ከምን ከሰዓቲቷ ወይም ከቂያማ ምልክቶች ውስጥ ምን ይገባሉ የነቢዩ አለይሂ ሰላት ሰላም መላክ ማለት ነው ግልጽ ነው ምክንያቱም የምን ነብይ ናቸው ብለናል የመጨረሻ ነብይ አይደል እሳቸው ተላኩ ማለት የቂያማ መቃረብ ምንድናቸው በተጨማሪ እ ምልክትም ናቸው ማለት ነው وقال تعالى الله سبحانه وتعالى بلو إلال وما يدريك لعل الساعة قريبا وما يدريك ما سوك لعل الساعة ساعة مهنان قريب من ቅርብ መሆኗ ምን አሳወቀ ግልጽ ነው ይህ አይነት አካሄድ ቅርብ ነች ነው ነው ግልጽ ነው وقال تعالى الله سبحانه وتعالى ብሎ ይላል فهل ينظرون ይጠባበቃሉ እንዴ ይላል የሚጠባበቁት ሌላ ትልቅ ነገር መምጣት አለበት እንዴ ሀል የንظሩና ይጠባበቃሉ እንዴ ላ የንተዚሩነ ማለት ነው ግልጽ ነው ላ የንተዚሩ ኢለ ሰዓተ የሰዓቲቷን መምጣት እንጂ የሚጠባበቁት ነገር የላቸውም በቃ አንተ እትየውም እነሱ ዘንድ ትመጣ ዘንድ በቅተተን በድንገት ወሁም እነሱ ላ የሽዑሩን ምን ሳይሉ ሳያውቁ ስለዚህ ይጠንቀቁ ማለት ነው ሌላን እነዚህ አሽራጦች እንግዲህ ሊታወቁ ይገባል። አሽራጡ ሰዓ ማለት ማለት ነው የቂያማ ምልክቶች ማለት ነው። ወሊቁርቢ ውቁዕ የውም ልቅያማ ቂያማ እንግዲህ በቅርብ እንደምትከሰት ወሊቁርቢ ውቁዕ የውም ልቅያማ የቂያማ ቀን የሚባለው ቅርብ መሆኑን ከማመላከት አንጻር ወተሐቁቂሂ መከሰቱም እውን ከመሆኑ አንጻር ተሐቆቅ ማለት ማለት መረጋገጥ አይደል መከሰቱ የተረጋገጠ ከመሆኑ አንጻር እውነት ከመሆኑ አንጻር ጀዐለ ሱብሓነሁ ከገዲም የውመል ቂያማን ክስተት ምን አድርጎታል ነገ ብሎ ነው የጠራው ተግባባን ተግባባን ነገ ነው ያለው አላህ Subhanahu Wa Ta'ala ቂያማን ሩቅ አድርጋችሁ አታስቡት ነገ ብሎ ነው አላህ የጠራው ከገዲም እንደ ነገ ብሎ ነው አላህ Subhanahu Wa Ta'ala ምን ያለው የጠራው ምን አለ አላህ ስብሓንሁ ወተዓላ ቃለ ተዓላ ወልተንظር ነፍሱን ነፍስ ትመልከት ማ ቀደመት ሊገድ ለነገ ምን እንዳስቀደም ነገ ነገ ነው እንደ ቅያሜም ከሆን ነው አይደለም አይደል ግን ቅርብ መሆኑና መቆሙ የማይቀር እውን መሆኑን ለማሳየት ነው ምን ያለው ወልተንظር ነፍሱን ማ ቀደመት ሊገድ ነፍስ ለነገ ምን እንዳስቀደመች ትመልከት በዚሁ አጋጣሚ እስቲ ሁላችንም ነፍሳችን እንተሳሰብ ነገ ቅያማ ይቆማል ብንባል ማለት ነው ነገ ነው በቃ ቅያማ የሚቆመው ሁላችን እናውቃለን መቼ እንደሚቆም እናቅም በቃ ወይም ደግሞ በሚቀጥለው እሁድ ነው የሚቆመው ቅያማ ቢባል ምን ስራ አለ እስቲ ሁላችንም ራሳችን እንተሳሰብ ግልጽ ማለት ነገ ሂሳብ ላይ ቀርበን ከመተሳሰባችን ሚዛር ላይ ቀርበን ከመመዘናችን በፊት እስቲ እስካሁን የሄድኩበት ሂደት ያዋጣኛል ወይ ነገ ማለት ነው ሰው ልጆች ሲተሳሰቡ ያለምንም አስተርጓሚ አላህ Subhanahu Wa Ta'ala ዘንድ ሲቀርቡ ማለት ነው ሰዎች ስራ አላቸው እኔ ምን አለኝ እስቲ የሰራሁት ስራ ብለን እስቲ ነው ሁላችንም ራሳችንን እንተሳሰብ ወላሂ ሐቂቀተን ሙእሚን የሆነ ሰው እንደዚህ ነው የሚያደርግ ግልጽ ነው በየቀኑ ራሱን ይመዝናል ያያታል ማለት ነው ግልጽ ነው ናም ወልገዱ ነገ ማለት ሁወ ማ ባዕደ የውሚክ አሁን ካለህበት ቀን ቀጥሎ ያለ ነው ግን በዛ ነው መስሎ አላህ ያመጣው وقال تعالى إنهم يرونه بعيدا የቂያማ መቆምን እነሱ ይመለከቱታል በዒዳ ምን አድርገው ሩቅ ወነራሁ ግን እኛ እናየዋለን ቀሪባ ምን አድርገን ቅርብ አድርገን ነው እኛ የምንመለከተው ግልጽ ነው የሰው ዘር ግን ሩቅ አድርጎታል ማለት ነው ነዓም ከዛ በፊት እኮ ሁላችን ላይ የሚቆም ደግሞ ቅያማ አለ አይደል እሱ ምንድነው ሞት አይደል ራሱ ቅያማ በቃ የሰው ልጅ እኮ ሞት መጣበት ማለት ቅያማ ቆመበት ማለት ነው ባጭ ግልጽ ነው ታዲያ የሞት ጽዋ ከመጣ ወደፊት ወደ ኋላ የለም አንጠልጥሎ መውሰድ ብቻ ነው اللهم عليك بحسن ختامنا وروى الترمذي ወሰሐሁ ሚን ሐዲስ አነስ መርፉዓን ትርሚዚ በዘገበው ሐዲሱንም ሰሂህ ባለው ሚን ሐዲስ አነስ መርፉዓን ቀጥታ ከነቢይ ዓለይሂ ሰላቱ ሰላም ባነሳው ሐዲስ ቡኢቱ አሉ ነቢይ ዓለይሂ ሰላቱ ወሰላም ተላኩኝ አሉ አነ ወሳዓቱ እኔና ሰዓቲቷ ማለት ቡዒስቱ ተላኩኝ አነ እኔ ወሰዓቱ ሰዓቲቷ ቅያማ ከሃተይኒ እንደዚህ ሆነን አሉ ከሃተይኒ እንደዚህ ሆነን ወአሻረ ነቢ አለይሂ ሰላቱ ሰላም ከሃተይኒ ሲሉ ወአሻረ አመላከቱ ቢሰባበቲ ወልውስጣ ቢሰባበቲ በጠቋሚዋ ጣትና ወልውስጣ በምኗ በማዕከለኛው ጣት ወይም ደግሞ የቀለበት ጣት የሚባለው ግልጽ ነው በሚባለው ነቢዩ አለይሂ ሰላቱ ሰላም ምን አሉ አመላከቱ ግልጽ ነው ውስጣ ግልጽ ነኝ በእሱ አመላከቱ እንደዚህ በማለት ቅርበቱን አሳዩ ማለት ነው ወፊ ሰሒህ وفي الصحيح بصحيح زجبا عن ابن عمر كعبد الله بن عمر የተዘገበ ደግሞ አለ መርፉዓን ቀጥታ ከነቢዩ አለይሂ ሰላት ወሰላም ባነሳው ሐዲስ ኢነማ አጀልኩም የናንተ እኮ አጀል አሉ ነቢ ዓለይሂ ሰላቱ ሰላም እድሜያችሁ ፊመን መዳ ቀብለኩም ከናንተ በፊት ካለፉት ህዝቦች አንጻር ሲነጻጸር ሚነል ኡመሚ ካለፉት ህዝቦች ማለት ነው ሲነጻጸር ሚን ሰላት ልዐስሪ ኢላ መግሪብ ሸምሲ ከሰላት ልዐስር እስተ ፀሐይ መግቢያ ያለው ነው እድሜያችኋል የእነሱ እድሜ ምን ያክል እንደሆነ ተመልከቱ ለነሱ የእናንተ እድሜ ከየት እስከ የት ነው ከሰላት አልዓስር እስከ ፀሐይ መግቢያ ነው የእናንተ እድሜ አሉ ነቢዩ አለይሂ ሰላቱ ሰላም ወፊ ለፍዝን በሌላ ዘገባ ደግሞ ኢነማ በቃኡኩም የእናንተ እኮ መቆየት ፊማ ሰለፈ ቀብለኩም ከእናንተ በፊት ካለፉት ህዝቦች አንጻር ሚነል ኡመሚ ማ በይነ ሰላት አልዓስሪ ኢላ ጉሩብ ሸምሲ ከሰላት አልዓስር እስከ ፀሐይ ምን መግቢያ እንዳለ ነው በማለት ነቢ አለይሂ ሰላቱ ሰላም ተናገሩ። ወለማ ካነ አምሩ ሰዓቲ ሸዲዳ ወለማ ካነ የሆነ ጊዜና አምሩ ሰዓቲ የሰዓቲቷ ጉዳይ የቅያማ ጉዳይ ሸዲዳ ብርት የሆነች እንደሆነ ካነ ልእህትማሙ ቢሸእኒሃ በእሷ ጉዳይ በሰዓቲቷ ጉዳይ ላይ ማለት ነው ትልቅ ጭንቀት ሊኖረን እንደሚገባ ትልቅ ግምት ልንሰጠው እንደሚገባ ቢሻእኒሃ በእሷ ጉዳይ ላይ አክተረ ሚን ገይሪሃ ከሌላው በበለጠ ከሌላው ጉዳይ በበለጠ ትኩረት መስጠት እንደሚገባን ልናውቅ የሚገባ እውነታ ነው። ولهذا ለዚህም ነው أكثر النبي صلى الله عليه وسلم نبي عليه الصلاة والسلام አበዙ من بيان أشراطها يا يا ساتيتو املكتوچ لاماچو بمبرارات منالو ابزو واماراتها ملكتوچوانم واخبر نبي عليه الصلاه والسلام تناجروا اما ياتي بين يديها كقياما بفيتي ميكستو كستوچ اندناجروا من الفتن يميمتو منوچ فتناوچن معناتنو قياما كمقوما بفيتي የሚከሰቱ የሚመጡ ፈተናዎችን በዚህ ዱንያ ላይ የሚመጡ አዎ የፈተና ማህበላዎችን ነቢዩ አብራሩ ወነበሃ ኡመተሁ ኡመታቸውን ነቢዩ አለይሂ ሰላቱ ወሰላም አነቁ ወሐደረሁም አስጠነቀቋቸው ሊየተአሀቡ ሊዛሊክ ለዚህ ይዘጋጁ ዘንዳ ለምን ለቂያማ ምን ይሉ ዘንድ ይዘጋጁ ዘንድ የተነገረን ዝም ብሎ እንደው በከንቱ አይደለም እንደው ለተራ ሁኔታ አይደለም የቂያማ ምልክቶች ለኛ የተነገሩ የቂያማ ምልክት ወላሁ ተዓላ አዕለም ወአጀል እስቲ ስታዩት የቀረው ትልልቁ እንጂ ትንሹ እንደው ቀርቷል ትላላችሁ ግን የኛ ዝግጅትስ እንዴት ነው አማ ወቅቱ መጂ ውሃ የእሷ የመንጫዋ ጊዜማ መቼ ቅያማ እንደምትቆም ፈሁወ እሱ ممن فرض الله تعالى بعلمه الله سبحانه وتعالى بوك با من لي بوك أتولي يتنتلبت قدينهم ما نم إلا الله جل وعلا بعلمه وأخفاه عن العباد كباري أوجه الله دبك أدر قتال لأجل مصلحتهم لم أنبلو لن نسوا مصلحة بلو لن نسوا تكن بلونه ለነሱ መስላሐ ብሎ ነው ድብቅ ያደረገው ምንን የቂያማ የመቆምን ጊዜ ማለት ነው ለምን ከተባለ ሊየኩኑ አላ እስትዕዳድን በዝግጅት ላይ የሆኑ ዘንድ አላ እስትዕዳድን ዳኢመን ሁሌም በዝግጅት ላይ የሆኑ ዘንድ ነው ከማ አኽፋ ሱብሓነሁ ጥራት ይገባውና አላህ ስብሓነ ወተዓላ ድብቅ እንዳደረገ ሁላ አን ኩሊ ነፍሲን ከእያንዳንዱ ነፍስ ወቅተ ሑሉሊ አጀሊሃ የእድሜዋ ምን የሚልበትን ሑሉል ማለት ማለት ነው የሚሰፍርበትን የእድሜ ማበቂያዋ አዎ ሑሉል ማለት የሚሰፍርበት ግልጽ ነው የእድሜ ማብቂዋ ማለት ነው መቼ እንደሚያቆም ከሁሉም እንደደበቀው ሁላችንም እስቲ መቼ እንደምንሞት እናውቋለን እንዴ ያንን እንደደበቀው ቂያማም መቼ እንደሚቆም ማለት ነው አላህ ከሁሉም ምን አደረገው ሚስጥር አደረገው አዎ ድብቅ አደረገው ሊተኩነ ዳኢመን አላ አሐበት ልእስትዕዳድ ሁሌም በምን ላይ እንድንሆን አሐበቲ ብሎታል በምን ላይ ይህንን አጻጻፉን አሐበቲ ነው ያለው ይህ ግን ኡህበቲ በሉት ደግሞ ሸዳም የለውም የሆነ ኪታብ ላይ ማንን እንደሆነ አላውቅም ብድግ አድርጌ ሳነብ የሆነ ያስተካከልኩት መሰለኝ የማን ላይ ነው እስቲ ያንተ ላይ ኦህበቲ ብየዋለሁ አዎ ኪታቡ ኑስኻው ተሰርቷል ብዬ ሳየው እንደዛ አስተካክየዋል أهبة على أهبة الاستعداد። በጥረትና በዝግጅት ላይ እንዲሆኑ أهبة ማለት ያው ዝግጅት استعداد ጥረት የራሳቸው እንዳደርጉ أهبة ና استعداد ተመሳሳይ ነው والانتظار በመጠባበቅ ላይ እንዲሆኑ ነው። ولا تتكاسل عن العمل ከስራ እንዳይሰላችሁ ነው። ከስራ ስራን ከመስራት እንዳይሰላችሁ ነው። ግልጽ ነው። አሁን እኛ ነገ ነው በቃ ብንባል ቆይ እስከዛ ድረስ ብለን እንጠብቃለን አይደለ? ልክ እንደ ተማሪ ፈተና መቹ መሆኑን ካወቀ ይዘናጋል። ግልጽ ነው። በድንገት ነው የምትፈተኑት ቢባል ሁሉም ዝግጅት ያደርጋል አይደል? በድንገት ስለሆነ ማለት ነው። እንደዛ ከመሆኑ አንጻር ነው ለእኛም ከማዘን አንጻር ነው ማለት ነው። እንዳንዘናጋ ሁሌ ዝግጁ እንድን ግን አንዳንዱ ይሄ ነገር አብዛኞቻችን ይሄ ነገር ያልፈየደልናለን ማለት ነው። قال العلامة السفاريني علامة السفاريني ብለው ይላሉ በአቂዳ ዙሪያ ላይ አቂደቱ ሰፋሪኒ የሚል ኪታብ ጽፈዋል። ثم اعلم አሉ ከዛ ከዛም እወቅ እና አሽራት ሰዓቲ የሰዓቲቷ ምልክቶች አሽራት ምልክቶች ወአማራቲሃ አማራት ያው አሽራት ማለት ነው ተንቀሲሙ ኢላ ተላተቲ አቅሳም በስንት ይከፈላሉ በሶስት ይከፈላሉ የቂያማ ምልክቶች አሉ ቅስሙ ظهر ወንቀባ ከፊሉ ምን አለ ቅስሙን ظهر ምንድነው በይፋ የወጣና ወንቀባ ያለቀ ነው በቃ ሰው ልጆች አይተውታል ጉዳዩም ተፈጽሟል ማለት ነው وهو እሱ አልዓማራቱ ልበዒዳ አማራት ምልክቶች ናቸው በዒዳ ያለፉ የራቁ ግልጽ ነው በቃ የራቁ ናቸው ማለት ነው ወቂስሙን ከፊሎቹ ደግሞ የቅያማ ምልክቶች ወቂስሙን ظهر ለሰው ልጆች ታይቷል ወለም የንቀዲ ምን አላለም ግን አልተፈጸመም አላለቀም ማለት ነው በላ የዛሉ ፊ ዚያደቲን እንደውም በየቀኑ ምን ይላል እየጨመረ ይመጣል። ያው አሁን የምናያቸው ቂያማ ምልክቶች አሉ፣ እየጨመሩ እየጨመሩ ይመጣሉ። የሴቶች መብዛት የቂያማ ምልክት ነው ተብሏል። እየጨመረ እየጨመረ ግልጽ ነው። በቃ ክፍል ውስጥ ራሱ በቁጥር እየሆነ ነው እየመጣ ያለው። መንገድ ላይም እንደዚህ ልጆች ሲጫወቱ ካያችሁ ተሰብስበው ያቸው ልብ ላለ ሰው መልሱን ይሰጣቸዋል። በፊት ወንድ ይኖረ እዛ ውስጥ አሁን እንደ ምርቃት ነው አንድ ወንድ ያለው ሰፈር ውስጥ ራሱ እያለ ሌላ ቦታም ስትሄዱ ባስ ውስጥ ምን አብዛኛው ቦታ ላይ በቃ ግልጽ ነው። እየታየ እየጨመረ ነው የሚመጣው ማለት ነው። ያ ዕሪያኖች ራቁታናቸውን የሚሄዱ ሴቶች ይኸው እየበዛ ነው ያለው። ግልጽ ነው። ያለምንም መፍረት በፊት ሱሪ አድርጋ የምትወጣ ሴት ሲታይ በጣም ይገረም ነበረ። አሁን ላይ ግን የምታያቸው ያው እንግዲህ እንደምታያቸው ምንም አብረን መናገሩ ራሱ ስለሚያሳፍር ማለት ግልጽ ነው። መናገሩ ራሱ ያሳፍራል። በፊት ሱሪ ነበር የሚገርመን ማለት ሙስሊም ሴት ደግሞ በቃ ያለ ምንም ያው ራቆት ከመሆን የማይተናነስ የተወጣጠረ ልብስ ለብሳ ያው እንግዲህ ስትሄድ እየታየ ነው። تتعجبون بذلك نعم ሐታ ኢዛ በለገ ልጋያ ظهር አሁን እሱም ደግሞ በጣም ድካ ሲደርስ ለሰዎች በይፋ ያወጣል። እየጨመረ ሄድና ማለት ነው። ሙሉ ለሙሉ በደንብ ያየዋል ሰው። ወልቅስ በመንገድ ላይ ዝሙት መፈጸም ምናምን ከላስ የታየ ነው። አሁን ደግሞ በገሃድ ደግሞ ይታያል። በገሃድ እያዩ ተመልካቹ እንጂ የሚያፍረው እነሱ አያፍሩም። ተመልካቹ አንገቱን አቀርቅሮ ይሄዳል ማለት ምን ነው ትንሽ ዞር ብትል ምናምን ከመንገዳችን ላይ ነው እንጂ የሚሉት ያ ነገር መጥፎ ነው ብለው አይደለም የሚሉት ማለት ነው። والقسم الثالث ሶስተኛው ደግሞ ማለት ነው ክፍል وهي العمارات الكبيرة ትልቅ የሚባሉ የቂያማ ምልክቶች ናቸው التي تعقبها الساعة ከሷ በኋላ ያው ትልልቅ የቂያማ ምልክቶችን ደግሞ ታዕቁቡሃ ማለት ወዲያው የምተካት ማለት ነው ማ ሰዓቲቷ የምትተካል። ትልልቁን አየን ማለት ከሱ በኋላ የሚመጣው ምንድነው? ቂያማ ነው የሚቆመው። በቃ ትልልቆቹ መጡ ማለት ከሱ በኋላ የሚመጣው ምንድነው? ቂያማ ነው የሚቆመው። ወይ እሷ ተተታባ ደሞ መምጣት ከጀመረች ትልልቅ የሚባሉት የቂያማ ምልክቶች ምን ምን እንደሆኑ በዝርዝር እናያቸዋለን። ሁሉም ትልልቅ የቂያማ ምልክቶች ትልልቅ የሚባሉት የቂያማ ምልክቶች ወይ እሷ ተተታባ ከመጣች ምንድነው የምትለው? ትከታተላለች ከምን ከኒዛሚ ኸረዛት ልክ እንደ ቁልፍ ኒዛም ማለት ነው ወይም ደግሞ እንትን ብትሉት ይሻላል የኸረዛት ነው ሙስባሓ የሚባለው እኛ ነው ምስባሓ ነው የሚባለው ማለት ሙስባሕ ነው እኛ የምንለው ግን አስሉ ሚስባሕ ነው ግልጽ ነው ይሄ የመቁጠሪያ ማለት ነው እንደሱ መቁጠሪያዎች ኒዛም የተደረገ ነው መቁጠሪያዎቹ በኒዛም ተደርድረዋል አይደል 99 እንዲህ በውስጡ ኢንቀጣ ሲቆረጥ ሲልኩሃ ሲልክ ማለት ይሄ ማሰሪያው ከውስጥ ያለው ምስባህ ጨሌዎችንም ይዘዋል አይደል? እሱ አንዴ ብጥስ ሲል ተከታትሎ እንደሚወድቁት ነው የሚወድቁት። አሁን እሱ እንትኑ ክሩ የሚያያዝ ሲልክ ማለት ክሩ እሺ፣ እሱ ብጥስ ካለ አንድ አይደለም የሚወርዱት፣ እንደዛው ነው ተከታትሎ የሚወርዱት ይቃማ ትልልቁ ምልክቶች ማለት ነው። ፈልኡላ እስቲኒ የቂያማ ምልክት የሚባሉት ውስጥ የመጀመሪያዎቹን የመጀመሪያው ማለት ያለፉ አይደለ ያለፉ የቂያማ ምልክቶች ናቸው ኡላ ካላችሁ ካለፉት የቂያማ ምልክቶች ውስጥ አኒ አለቲ ظهرت ومضت وانقضت ያቺ በይፋ ለሰው ልጆች የታየችና ያለፈች የተፈጸመች ማነች ሚንሃ ቢዕተቱ ነቢይ ሰለላሁ ዐለይሂ ወሰለም ወመውቲህ የነቢዩ አለይሂ ሰላቱ ሰላም መላክና መሞት የነቢዩ መላክ እንዲሁም መሞት የቂያማ ምልክት ነው። ግልጽ ነው። የነቢዩ መላክና መሞት የቂያማ ምልክት ነው። ወፈትሑ በይተል መቅዲስ በይተል መቅዲስ ደግሞ ምን ማለቱ መከፈቱ በይተል መቅዲስ በሙስሊሞች እጅ ላይ መሆን እንዴ አሁን የታለ ሆነ እንዳትልኝ እሺ ከዛ በፊት ነው እሺ ያለው ነው በማን ማን የከፈተ በሙሳ ጊዜ አይደል እሺ وفتح بيت المقدس ومنها قتل أمير المؤمنين ومنها قتل أمير المؤمنين يا أمير المؤمنين مموت ما نصو عثمان بن عفان يا عثمان بن عفان مموت من كاما ملكتنا قال هذيفة رضي الله عنه حذيفة የነቢዩ ሚስጥረኛ ተብሎ የሚታወቀው ሰሐቢ ምን ይላል አወሉ ልፊተኒ የመጀመሪያው ፈተና የተባለው ከቂያማ ምልክቶች ውስጥ ቀትሉ ዑስማን የዑስማን ማለት ነው መገደል ነው የተገደለው በምንድን ነው በዙል ማለት ናም وذكر الحروب የቅድሙ ላይ የሙሳን የከፈተው ማለት አይደለም ግልጽ ነው አለ በሙሳ ህዝቦች ላይ ማለት ነው ግልጽ ነው በኒ እስራኤሎች ዘመን በነበሩበት ነው ነቢዩን አላን ያኒ ነሲቱ በሱ እጅ ነው የተከፈተው ግልጽ ነው አለ በሱ አማካይነት ነው የተከፈተው ተግባባን وذكر الحروب التي وقعت بين المسلمين ያው በዛው ላይ ማለት ነው በዛው ሐዲስ ላይ وذكر الحروب ጦርነቶችን አወሳ አለቲ ወቃት በይን ልሙስሊሚን በሙስሊሞች መካከል የተከሰተ ባዕደ ዛሊከ ከዚህ በኋላ ከዑስማን ምን ማለት መገደል በኋላ ወዙሁሩ ልፊረቂ ባላ ጠማማ የሚባሉ ቡድኖች መፈጠራቸው ማንን ይመስል ከልኸዋሪጂ ወራፊባ የኸዋሪጆችና የራፊባ ራፊባ ማለት እነማን ናቸው ብያለሁ ሺዓ የሺዓዎችን መፈጠር የቅያማ ምልክት ነው እነሱ የቅያማ ምልክት ናቸው ثم قال ከዛ ብሎ አለ ومنها ከሷስ ከቂያማ ምልክቶች ውስጥ خروج كذابين ውሸታሞች ደጃሊን አጭበርባሪዎች መውጣታቸው ነው ኩሉም ሚንሁም የደኝ አነሁ ነቢይ ነቢይ ነኝ ብለው የሚሞግቱ ማለት ነው ነቢይ ነኝ ብለው የሚሞግቱ ህዝቦች መምጣታቸው ከቂያማ ምልክቶች ውስጥ ይመደባል ነው ተግባባን እነዚህ መምጣት ነቢይ ነኝ የሚባሉ ሰዎች የቂያማ ምንድን ናቸው ምልክቶች ናቸው። ወሚና ከሶስት ዘዋሉ ሙልኩል አረብ የአረቦች ንግስና መወገድ ግልጽ ነው። አረቦች ንግስናቸው ማጣታቸው ነው። ሀቂቃ ያው ተወግዷላ። በፊት ያላቸው ንግስና አይደለም ያለው ነው። እነሷም ሙልክ አላቸው እንዴ ግልጽ ነው። ሀያላን መንግስታት የሚባሉት ዌስተርኑ አለም ነው። በፊት ግን ማን የሚታወቁት? አረቦች ነበሩ ነው ረዋሁ ትርሚዲ ወሚናሃ ከስረቱ ልማሊ የገንዘብ መብዛት እሱ እያየንም ያለ ይመስላል እንደ የገንዘብ መብዛት በፊት እኮ የብር ኖት አይደለም የሚታወቀው አይደል እቃን በእቃ መግዛት ምናምን የሚባል ነገር አለ አሁን ግን ያው ገንዘብ በዝቷል አሁንም እያየን ነው ያለው ረዋሁ ሸይኻኒ ወገይሩሁማ ረዋሁ ሸይኻኒ ካለማን ነው ቡኻሪና ሙስሊም ዘግበውታል ነው ከስረቱ ዘላዚል ዘላዚል መብዛት ዘላዚል ማለት ነው። የመሬት መንቀጥቀጥ ወልኸስ የምድር መደርበብ እና ወደ ውስጥ ማለት ወልመስኹ መለወጥ የተለያዩ በቃ የሚለወጡ አሉ። አላህ ወደ ሌላ የሚለውጣቸው ማለት ወልቀስፉ እንዲሁም መናድ መናድ ወገይሪ ዛሊከ ከዚህ ውጭም ያሉ ሚማ አኽበረ አንሁ ነቢይ ሰለላሁ ዐለይሂ ወሰለም ነቢዩ የተናገሩት የቂያማ ምልክቶች ይከሰታሉ አለ። አግባባን? መስኽ የሚባለው ገብቷቸዋል። አላህ ወደ ሌላ ይለውጣቸዋል። እነዚህ ህዝቦች አነሁ ሚን አማራት ሰዓ እነዚህ የቅያማ ምልክቶች ናቸው ብሎ የተናገሩላቸው ነቢ አለይሂ ሰላት ሰላም አሉ ክስተቶች ፈባህር በይፋ ታዩ፣ ወመባ አለፈ፣ ወንቀባ ተፈጸመ ይላል። እነዚህዎቹ አሳኒያ ሁለተኛዎቹ ደግሞ አልአማራቱል ሙተወሲጣ መካከለኛ የቅያማ ምልክቶች ይባላሉ። ወየለቲ ظهرت እሷ ደግሞ ምን ያለች ነች በይፋ ለሰዎች የታየች ወለም ተንቀቢ ተንቀቢ ምን ያለች ያልተፈጸመች ማለት ነው ያላበቃላት በልተዝ በልተዝ ዳል በል እንዲያውም ተተዛየድ ምን ትላለች እየጨመረች ትመጣለች ማለት ነው ወተክቱሩ ትበዛለች ወሄ ከፊራቱን ጅደን እሷ ደግሞ ምንድነች አለ በጣም በጣም ምንድነች ብዙ ናቸው ሚኗ ከሷ ውስጥ ቀውሉ ሰለላሁ ዐለይሂ ወሰለም የነቢዩ ዐለይሂ ሰላቱ ወሰላም ማለት ነው ምን አሉ ልብ በሉ እነዚህ ላ ተቁሙ ሰዓቱ ሰዓቲቷ አትቆምም ሐታ የኩነ አስዓደ ናስ ከሰዎች ሁላ እድለኛና አስዓድ አፎን አስዓድ እዚህ ጋር የበላይ ማለት ነው እሺ አስዓደ ናስ ከሰዎች ሁላ መሪ የበላይ የሚባሉት የበላይ መሪ የሚባሉት እነማን ናቸው ሉካዕ ኢብኑ ሉካዕ ናቸው አሉ ግልጽ ነው ቂል የቂል ልጆች ማለት ነው ምን ይላሉ የበላይ ይሆናሉ ቂል የቂል ልጆች ሞኝ የሞኝ ልጆች ማለት ነው ምን ይሆናሉ አስዓዱ ናስ የሰው ሁላ መሪ ይሆናሉ የበላይ ይሆናል እነማን እንደሆኑ እስቲ አብረን እናያለን رواه الإمام أحمد والترمذي والضياء المقدسي بزقبت من حديث حذيفة رضي الله عنه ወሉከዑ ሉከዕ ማለት አልዓብዱ ማን ባሪያዎች ወላሕመቅ ሞኞች ወለኢም የተወቀሱ የተወገዙ ሰዎች ምን ይዛሉ ሰው መሪ ይሆናሉ የበላይ ይሆናሉ ግልጽ ነው አስሉ አሕመቅ ይገባል እንዴ ሰው ለመምራት ራሱን ለመምራት ሳይበቃ ይመራልን አብድም እንደዚያው ለኢም ደግሞ ምንድን ነው የተወገዙ የተወቀሱ አንተ እንኳን ሰው ሊመራ አይደለም ሰው ዘንድ እኮ የተወገዘ ሰው ነው ግን መሪነትን ተቆናቶ ሰውን ሲመራታል አሁን ያለንበት እያየ ነው አይደል አረ ሉካ ኢብኑ ሉካ ሁላ ነው ሰው ልምራ እያለ ያለው ላ ተቁሙ ሰዓቱ አታ የኩነ ሊአን ሰዎች ዘንድ የተተቹ የተወቀሱ ሰዎች ወልሐምቃ ሞኛ ሞኙላ ወነህዊህም ሩአሳኡ ናስ ይሆናሉ ምን የሰዎች ሁላ ምን መሪ የበላይ ተብለው ቁጭ ይላሉ ማለት ነው። መታውት እኮ ነው እንደው እንደው በጋዱ ዓለም እንኳን ዱንያን እንኳን በስነ ስርዓት እኮ ስማቸው መጽሐፍ የማያውቁት እኮ ናቸው። ግልጽ ነው። እያንዳንዱን የተማረውን ህዝብ ራሱ መከራ የሚያበሉት ሉካ ኢብኑ ሉካ ሁላ ማለት ነው። ወሚን አልአማራቲ ከምልክቶች ውስጥ ቀውሉሁ ሰለላሁ ዐለይሂ ወሰለም ያእቲ ዐለ الناس በሰው ልጆች ላይ ይመጣል ዘማኑን ጊዜ አሳቢሩ አላ ዲኒህ በዲኑ ላይ ሰብር የሚያደርግ ሰው ከልቃቢዲ አለ ልጀምሪ ፍምን እንደጨበጠ ሰው የሚሆንበት ማለት እንዶ በዲኔ ላይ ሰብር ላድርግ ብቲ ፍም እንደጨበጥሽ ነው በቃ የሚከብደው ፈተናው ከመብዛቱ የተነሳ አንቺ ጓደኛሽ ራሱ ለአንቺ ፈተና ነች አንዳንዱ ግልጽ ነው አንቺ ወደ ኸይር ትጥረተለ ይሄ ተድዑክ ኢለ ሸር ሸሪር በቃ እንዲህ አይነት በቃ የበዛበት ነው እንዶ በዚህ ጋር ዲል ሊያዝ እስቲ ወደ አላህ ውዴታ ልጠጋ የነቢ ስ ላ ሰለም ሱናን ሀይ ላድርግ የሳቸውን ስት በዚህ ጋር ወስዋስ ያማ አውዙ ቢላ ስት ይላላ እማትሄድ ማትላቀቅ መሽገር ትኖራለች ከባድ ከባድ የሚባል በቃ ወላሂ ዲንም መያዝ ማለት ከባድ ግን ቢከብድም ግን መያዝ ነው አይደል ለምን ትልቅ አጅር ስላለው ነው ያጇ ጭብጥ አድርገሽ የዱንያን ነገር አንቺ ትምህርቱ ቢከብድሽ ትተያለሽ መላክ ፈጥሪለታለሽ አስጠኝ ሌላ የሚያስረዳሽ የማጥናት ሜትድሽን ትቀይሪያለሽ አይደል እንደዛው ለዲንሽም ጣሪ ሐታ ተልቀይ ረበኪ ጌታሽ ስትታገኝ ሐታ ተድኹል ልጀና وحتى تكونين من أهل الجنة اللهم اجعلنا منهم أن نبي كالقابض على الجمرة رواه الترمذي وعن أنس وقوله صلى الله عليه وسلم لا تقوم الساعة ساعة تقوم مال نبيه حتى يتباهى الناس في المساجد ሰው ልጆች በመስጂድ አሰራር እስኪፎካከሩ ድረስ የተባሃ ምን ማለት ነው እስኪፎካከሩ ድረስ ሰዎች በምን ፊል መሳጅድ በመስጂድ አገነባብ ላይ ማለት ነው አይተሽዋል የሚሰጠውን ዒልም እዛ አትከታተልም እሷ የመስጊዱን ጣሪያ ነው የምትመለከት ወይም የሚመለከቱት አይተዋል ቢዚ የሚሆኑት በዛ ነው ማለት ግልጽ ነው ፉክክራችን አንዳንድ ጊዜ እንደውም ሰላት ላይ ሆነው ራሱ ሰዎች የሚወሰወሱበት መስጊድ ስንታል ይሄ የመስጊድ ምንድነው ውድድር የቂያማ ምልክት ነው ማለት ነው رواه الإمام أحمد ኢማም አሕመድ በዘገቡት ወአቡ ዳውዱ አቡ ዳውድም እብን ማጃህ እብን ሕባን እንደዘገቡት አን ከአነስ ብን ማሊክ ቀወቅ ተገኝቷል። ወቀውሉሁ ሰለላሁ ዐለይሂ ወሰለም ነቢዩ ዐለይሂ ሰላቱ ወሰላም ማለታቸው ደግሞ የኩኑ ፊ አኺሪ ዘማን ዑባዱን አዎ በአኺሩ ዘማን ይበዛሉ ዑባዶች፣ አላህን የሚገዙ ዑባድ ይገዛሉ። በቃ አቢዶች ናቸው። ጁሃሉን ምኖች ናቸው ደግሞ መሀይማኖች ይበዛሉ፣ ዑባዶች ይበዛሉ። ዑባድ ከተባለ በኢልም ላይ አይደለም። እሺ ዱፋል ናቸው። ሌላኛው ደግሞ ወቁራኡን ፈሰቃ የቀሩ ሆኖ ፋሲቆች ይበዛሉ። እነዚህ ያልቀሩት እናቶቻችንና አባቶቻችን ይሻሏቸው ይበልጧቸዋል። እሷ በቃ ቢያንስ ማነሰን በዛም ኡሱሉ ሰላሳ እ ኪታቡት ምን ቀርታ ግን ሙጅሪም ነች። ምንም በቃ እንዴ ፈሰቃ የቁራ ፈሰቃ የሚበዛበት ጊዜ ነው የሚመጣው። እሱም እንደዛው ግልጽ ስንት ዒልምን ቀርቷል፣ ግን ፋሲቅ ነው በቃ ሱብሃንአላህ። አንዳንድ ጊዜ ምን ይላሉ እናትና አባቶች ከመናደዳቸው የተነሳ መቅራትማ ምን ትርጉም አለ? ለነገሩ ሸይጣንም እኮ የቀራ ነበር ይላሉ። በመሰረቱ ሸይጣን አሊም መቅራቱን እኛ አናውቅም። ግልጽ ነው። የትኛውን ኩቱብ ሲታ ሲቀራ እንዳዩ አላቅም። ግን እነሱ ያው ከምናደዳቸው የተነሳ ነው። መቅራት እኮ ለሸይጣኑ እውነትን ግን እኮ አልጠቀመውም ይላል። ተናደው እኮ ይሄ የተባለለት ነው። በቃ ቁራ ሆኖ ፈሰቃዎች ይበዛሉ። ወፊ ለፍዝን ፉሳቅ ረዋሁ አቡና አቡ ኑዐይም ወልሐኪም አን አነስ ረዲየላሁ ዐንሁም አንዳንድ ጊዜ የማስተውለው እኔ ማለት ይህን ሰፈር እንኳን በፊት በደንብ አላቀው? ወደዚህ ስመጣ በቃ ልጆች አንዳንድ ጊዜ መድረሳና ውጪ ያላቸው ሁኔታ ሳይ በጣም በቃ ውስጥ የሚያሳዝንበት የማዝንበት ሁኔታ ነው በቃ የሚፈጠረው በማያቸው ጊዜ ውጪ ማለት ያ አላህ ሱብሃንአላህ ናም የተባለው ነገር መጣ በቃ ቁራኡን ፈሰቃ አላሁ ሙስተዓን ወሚንሃ ከሷ ውስጥ ማለት ነው አዩረል ሂላሉ ሰዓተን ጨረቃዎች ይታያሉ። ሰዓተን የጥሎ በአንድ ሰዓት የሚወጣ ማለት በአንድ ሰዓት ማለት በተመሳሳይ ሰዓት ማለት በዛው ሰዓት የሚወጣ ፈዩቃሉ ሊለይለተይኒ ይባላል። ይሄ የወለል ሌሊት ነው እንዲወጣው ይባላል። ለምንድን ነው የወለል ሌሊት ይወጣ የተባለው? ሊንቲፋኺሂ በጣም ተነፋፍቶ ማለት ነው። ያምኑ ጨረቃው ወኪበሪ ትልቅ ከመሆኑ የተነሳ ጨረቃዎች በቃ እያደጉ ለሰው ልጅ አቅረብ እየሆኑ ነው የሚመጡት። ግልጽ ነው። በደንብ ይታያሉ ማለት ነው እኔ ራሴ ልብ ብያለሁ ይሄን ነገር ግልጽ ነው በፊት ጨረቃ ምናምን ይርቅብናል ላይ አይደል አሁን ግን ብዙ ጊዜ ካያችሁት ቦግ እያለ ነው መጣው ከዚህ በላይ ደግሞ እየጨመረ ነው የመጣው በቃ ልክ በቃ የሁለት ሌሊት ነው እንዴ ምናምን ብለን እስክንል ድረስ በፊት እንግዲህ ደግሞ በደንብ አይታይም ነበር ማለት ነው روى معناه الطبراني عن ابن مسعود يزين حديث معنى تنسى الساب سيابرارو كابن مسعود بمياز طبراني من قالوا من عشرات الساعة كساعة توامل الكتوجوست انتفاخ الأهلة أهلة مال مال ጨረቃ ማለት ነው እሺ የጨረቃ መነፋፋት ነው። በቃ ማለት ከፍ ብላ ፍንትው ብላ ትታያለች። بالخاء المعجمة أي عظامها ትልቅ وروي بالجيم بجيم تفسرون بالجاء ومن أكثر اتخاذ المساجد طرقا مسكين وشتمون دم ينقد نتايب كرتنا سويش مثل على في هذا الجوتر مسجد ينقبر سايسته مثل على ኢላ አን ቃለ እንዲህ እስከሚለው ድረስ ደርሷል። ወሚና ከሷ ውስጥ ማ ፊ ሰሒህ ልቡኻሪ በሰሒህ ልቡኻሪ የተዘገበ አለ ወገይሪህ ከሌሎችም ማለት ነው ሚን ሐዲት አነስ ረዲየላሁ አንሁ ከአነስ ብን ማሊክ የተዘገበ ነው። أنه قال أنه كن ببلوال ألا أحدثكم بحديث أو عن نقراتكم حديثا سمعته من رسول الله صلى الله عليه وسلم كنبي يسمى حديث ላ ዩሐዲትኩም ቢሂ አሐዱን አንድም ሰው ስለዚህ የሚነግራችሁ አታገኙም የሰማሁትን ልንገራችሁ አሉ ሰሚዕቱ ረሱሉላህ ላህ ስለ ላ የቁል ነቢዩ አለህ ሰላት ወሰላም ሲሉ ሰማውኝ ምን ኢነ ሚን አሽራጥ ሳዓ ከሰዓቲቷ ምልክቶች ውስጥ ከቅያማ ምልክቶች ውስጥ አን ዩርፈዐ ልዕልሞ እውቀት ይነሳል አሉ ነቢዩ ዕልም ይነሳል ወየክቱሩ ልጀህሉ ምን ይበዛል መሀይማን ይበዛል ጃሂል ይበዛል እንዲሁ ስታዩት ሁሉ ማዕሊም ይመስላል አ ወላሂ ጃሂል አብዛኛው ግልጽ ነው ዝም ብሎ ሲንጣጣ ስታዩት በቃ አሊም ነው የሚመስለው ጃሂል ይበዛል አሉ ነቢዩ አለይሂ ሰላቱ ወሰላም ወየክቱሩ ዚና ዝሙት ይበዛል አሉ ዝሙት ይስፋፋል በሰው ልጆች ዘንድ ወየክቱሩ ሹርቡ ልኸምሪ ኸምር የሚጠጣም ይበዛል ይሄው አሁን የ خمر advert የሚያደርጉት ሰዎች ብዛታቸውን አይታቸዋል ዳሽን ይላል በዛ በኩል ማነሽ ምናምንሽ ሜታ በደሌ ምናምን ቁጥራቸው ኧረ ብዙ እኔ የተለጠፈው ነው በይበልጥ ደግሞ ሚዲያው ደግሞ ብዙ ይላል ይሄ እዚህ በየቦታው የሚለጠፈው ነው ሁሉም ደግሞ competition ውስጥ ገብቷል። አታ ለሚሸጡት ራሱ ወንበር ይሰጣሉ አይደል? ወንበር ራሱ በደሌ ወንበር ይሰጣቸዋል። ለማ ለሚከፍቱት የኸምር ቤት ማለት ነው። የሚሰቅልላቸው ራሱ ምንድን ቴሌግራም ነው የሚሉት ነገር አዎ፣ ያንን ያንን ሁላ ይተክልላቸዋል። ይህ ሁላ በቃ ኸምር የሚጠጣ በስቷል። ደግሞ በፊት እንኳን ወንድ ነበረ ያለ ማለት እፍረት የሚጠጣው እሱም እንደውም አብዛኛው እንደውም ያፍራል። አሁን ግን ሴቶች ያለ እፍረት ቁጭ ብለው የሚጠጡበት ሁኔታ አለ። ግልጽ ነው። የሴት ሰካራም ደግሞ ሲያስጠሉ ሁሉም ወንዱም አያምርበትም። ግን ሴት ልጅ ሱብሃንአላህ እንዴት ሆኖ እንዴት እንደሚያስጠሉ ወላሂ እኔ አይቻቸው ላኢላህ ኢላላህ አዑዙ ቢላህ ወንድ ልጅ እንኳን ቢወድቅ ምንም ቢልም የተሰተረን ምንም ሴት ልጅ ሰክራ አውዙ ቢላህ ወየክቱሩ ኒሳ ሌላኛው ነቢዩ አለ ሰላት ሰላም ወየክቱሩ ሹሩ ሹርቡል ኸምሪ ብሏላ ወየቅለ ወየቅለ ሪጃል ወንዶች ያንሳሉ አለ ወንዶች ያንሳሉ ወየክቱሩ ኒሳ ሴቶች ደግሞ ምን ይላሉ ይበዛሉ በቃ መድረሳችን ራሱ ያው ሴቶች ነው ያሉት አብዛኛው ያው በመድረሳ እንኳን ሁኔታ ብንል ويكثر النساء حتى يكون لخمسين امرأة القيم الواحد ለአምሳ ሴቶች አንድ ቀይም ወንድ የሚሆንበት ጊዜ አለ አለዚ የቁሙ ቢሸእኒህ ማለት በእነሱ ጉዳይ የሚቆም አንድ ወንድ የሚሆንበት ማለት ለአምሳ ሴት አንድ ወንድ የሚሆንበት ማለት አሁን ሰው ይገረማል ማለት ነው ከአንድ በላይ ማግባትን ሲያ አጃይብ ይሆንበታል ገና ምኑ ታይቷል ውሃውም አልሞቀም ብሎ ግልጽ ነው ሊኸምሲነ ኢምራአቲን አልቀዩም ልዋሒድ የሚሆንበት ጊዜ ይመጣል ማለት ነው وفي الصحيح من حديث أبي هريرة رضي الله عنه قال بينما النبي صلى الله عليه وسلم في مجلس نبي عليه الصلاة والسلام بعد مجلس ليس له يحدث القوم ለሰዎች ነብዩ እያወጉ እየተናገሩ ሳለ ጃ አረቢዩን አንድ አረቢ ገጠር የመጣና ቃለ ብሏል። እያወሩ እኮ ነው ነብዩ። ምን አለ? መተሳ አላቸው ደግሞ መቼ ነው ቂያማ የሚቆመው? እርሱ የአላህ መልእክተኛ ፈመዳ ረሱሉላህ ሰለላሁ ዐለይሂ ወሰለም ይሐዲሱ ነብዩ ቀጠሉ ለሰዎች መናገር ግልጽ ነው ማለት ስለ ቂያማ አይደለም ያው መጀመሪያ ሲያወሩ የነበረውን ቀጠሉ ፈቃለ ባዕዱ ልቀውም ከፊል ህዝቦች ብለዋሉ ሰውየው ጠይቋላል ለምን አልመለሱለትም በሚለው ላይ ምን አሉ ሰሚያ ማቀለው ፈከሪሃ ማቃለ ነቢዩ ያለው ሰምተውታል ግን ያለውንም ደግሞ ጠልተዋል ግልጽ ነው ስለ تو متيقون አሉ ከፊሎቹ ወቃለ ባዕዱም ከፊሎቹ ብሏሉ በል ለም የስማ አልሰማም አሉ نبي حتى اذا قضى حديثه نبي ልክ ንግግራቸውን እንደጨረሱ ቃለ قال عين السائل የታለ ጠያቂ አሉ ምክንያቱም መጀመሪያ የጀመሩትን ነገር ነው መጠየቅ ምክንያቱም አዕራቢዮች እንዲህ ናቸው በቃ አዕራቢዮች እንዲህ ነው በመካከል ምናምን የንግግር ምናምን ስርዓት ምናምን የሚባል ነገር ያው ብዙ ነገሮችን አያውቁም ማለት አዕራቢይ ስለሆኑ ማለት ነው ምን አሁንም እዚሁ የከተማ ሰው ራሱ እንዲህ የሆነ አይደል እንዴ? በፊትስ አራብዮች ነው። አሁን በቃ የንግግር ስርዓት እኮ ለአንዱ መጠበቅ ነው። እንዳለ ሐታ ኢዛ ቀዳ ሐዲሰው ቃል አይለ ሳኢለ አን ሰዓ ስለ ሰዓቲቷ ጠያቂ ማን ነው? ቃል ሀ አነ ያ ረሱሉላህ እየው እዚህ ነኝ እርሱ የአላህ መልእክተኛ ብለዋል። ቃለ ነቢዩ ዓለይሂ ሰላቱ ሰላም ብለዋሉ። فإذا ضيعت الأمانة አማና ስትተው ሳትጠበቅ ስትቀር ፈንተዲር ሰዓተ ሰዓቲቷን ተጠባበቅ አሉ ነቢዩ ምን ማለት ነው ፈኢዛ ضيعت ፈኢዛ ضيعت الأمانة አማና ምን ስትባል ችላ ስትባል ሰው ልጆች አማናን ሳይጠብቁ ሲቀሩ ፈንተዲር ሰዓተ ሰዓቲቷ ምን በል ተጠባበቀ። ቃለ ከይፈ ኢዳዓትሃ እንዴት ነው አማናን ሰው ልጆች ችላ የሚሉት ከንቱ የሚያደርጉት እንዴት ነው ብሎ ስጠይቅ ነቢዩ ምን አሉ? ቃለ ኢዛ ውሲደ አልአምሩ ኢላ ገይሪ አህሊሂ ኢዛ ውሲደ የተጠጋ ጊዜና አላምሩ ጉዳይ ኢላ ገይሪ አህሊሂ ከባለቤቱ ውጪ የተጠጋ ጊዜ ምን ማለት ነው? ከባለቤቱ ውጪ የተጠጋ ጊዜ ማለት ከባለቤቱ ውጪ የተጠጋ ጊዜ ማለት ሹመት መሪነት ለሚገባው አይደለም መሪነት የሚሰጠው። የዓሊምነት የፈትዋ ባለቤትነት የሚሰጠው ለአህሉል ፈትዋዎች አሉ። ግልጽ ነው። ሌላው ቁጭ ብሎ በጅህልና ፈትዋ ይሰጣል ማለት ነው። በመሀይምነት ላይ ሆኖ ፈትዋ ይሰጣል ማለት እያንዳንዱ መሪነት መሪነት ለሚገባው ሰዎች አይደለም የሚሰጠው። በዚህ ጊዜ ፈንተዚር ይሳአሉ ሰዓቲቷ ምን በል ጠብቀው። አታሪታ ሶስተኛ ሚን አማረት ከሰዓቲቷ ምልክቶች ውስጥ አልዓላመቱል ዒዛም ትልልቅ የሚባሉ የቂያማ ምልክቶች አሉ። ወልአሽራጡል ጅሳሙ ከፍ ያሉ ላቅ ያሉ የቂያማ ምልክቶች አሉ። አለቲ ተዕቁቡሃ ሳዓቱ ሰዓቲቱ ቂያማ ተከትለዋት የሚመጣ ማለት እነዚህ ነገሮች ከተከሰቱ በኋላ ምንድነው የሚመጣው ሶስተኛው አዎ ቂያማ ነው በቃ የሚመጣው ቂያማ ይቆማል እነዚህ ከመጡ ትልልቅ የሚባሉት አንደኛ ትልልቅ የሚባሉትን ነው እሺ የሚነግራችሁ ትልልቅ የቂያማ ምልክቶች ያውን ቀሩ የምንላቸው እነሱ ናቸው አብዛኛው ታይቷል የሴት ሁኔታም ገና ይቀጥላል እንጂ ሁሉም ገና ራቁት የሚሄዱ ሴቶች መብዛት ፎቅ እንደ ልብስ ይኸው ፎቅ እንደ ልብስ ነው አይደል የተቀባ ምን እያለ ምንም እያለ ግልጽ ነው እኚህ ነገሮች ናቸው እየበረከቱ የሚመጡት ማለት ነው ተግባባን እነዚህ የቃማ ምልክቶች እየበዙ ይመጣሉ እንጂ አብዛኛው በቃ ትልልቁ ነው የቀረው ማለት ይቻላል እነዚህ የቂያማ ምልክቶች ሁሩጁል መህዲ የመህዲ መውጣት ነው የመህዲ መምጣት ተግባባን። መህዲ ማን ነው? አብረን እናየዋለን። ግልጽ ነው። ወልመሲሑ ደጃል መሲሕ ደጃል የመሲሕ ደጃል መምጣት ነው። ወኑዙሉ ዒሳ እብኑ መርየም የመርየም ልጅ ዒሳ መውረድም ነው። ግልጽ ነው። የመርየም ልጅ ዒሳ መውረድ ነው። ኬት ከሰማይ ወኹሩጁ ያእጁጅ ወማእጁጅ የያእጁጅና መእጁጅ መውጣት ነው። እነሱ ማናቸው እናያለን። ወሀድሙል ካዕባ ካዕባ መፍረሷ ነው። ይኸው ሁሉ የሚያከብራት የሚያለቃትን ካዕባ ትፈርሳለች። የሚያፈርሳት ደግሞ ሀበሽይ ነው። ወዱኻን ሌላኛው በጭስ ይጥለቀለቃል። ግልጽ ነው። ታላቅ የጭስ ፈተና ደግሞ ይመጣል። ግልጽ ነው። ሌላኛው ወረፉል ቁርአን ቁርአን ይነሳል። ወጡሉዕ ሸምሲ የፀሐይ መውጣት ሚን መግሪቢያ ከምን ከመግቢያዋ ወኹሩጁ ዳበቲ ያቺ እንስሳ መጣ ለሁሉም የምትናገረው ግልጽ ነው የምትናገር እንስሳ ትመጣለች ወኹሩጁ ናሪ ሚን ቃዕሪ አደን ከአደን ስር ደግሞ ምን ይነሳል እሳት ይነሳል አደን ማለት የመን ውስጥ የሚገኝ ነው ግልጽ ነው ከዛ ማለት ነው ተነስቶ ያው የሚጓዝ እሳት ይመጣል ثم النفخ አንዳንዶች ግን ኤደን ይሉታል። ኤደን ከተባለ ኢፍራጠስ ወንዝ ምናምን አካባቢ ነው። ግልጽ ነው። የድሮና ኢራን ኢራቅ ማለት ነው። ثم النفخ في السور ከዛ በቀንድ መሰል ደግሞ ይነፋል። ነፍኸተል ፈዘዒ የመጀመሪያው ንፊት በምንድን ነው? ሁሉም የሚደነግጥበት ማለት ነው። የሁሉም ልብ የሚንኳኳበት የሆነ ነው። ግልጽ ነው። ثم النفخة الصعق ሁሉም የሚወድቅበት ደግሞ የንፊት ህይወትም ደግሞ አለ። ወሐላኩል ኸልቂ ፍጡራን የሚጠፉበት ሁሉም ይጠፋል። ثم نفخة البعث ከዛ ደግሞ ሶስተኛ ንፊት ደግሞ ሁሉም የሚቀሰቀሱበት ግልጽ ነው። የሚቀሰቀሱበት አለ ወኑሹር የሚቀሰቀሱበት የሚሰበሰቡበት ነው ደግሞ ኑሹር ወዓላ ኩሊን አው ሁሉም እንዳለ ሆኖ ይላል ግልጽ ነው። አላ ኩሊን ሁሉም እንዳለው ሆኖ በላምሩ ዐዚም ጉዳዩ ግን ምንድነው አለ ትልቅ ከባድ ነው አለ ወነህኑ ፊ ገፍለቲን እኛ ሁላችንም በምን ውስጥ ነው ያለነው በዝንጉ ላይ ነው ዘንግተናል ቅያማ የሚባለው ወቀድ ظهر من هذه العلامات شيء الكثير ከቅያማ ምልክት የሚባለው እኮ ብዙዎችን አየን አያስተዋልን ያለነው فنسأل الله أن يثبتنا على دينه الله بدين لين داتنا لما تسنا لنا ويتوفانا على الإسلام بسلمنا لين من ديقلن ويكينا ويكينا تبكا شر الفتن كمن كفتنا كفات ما ظهر منها وما بطن فتنا ከሚታየውም ከስውሩም قلت እንዲጠብቅ ግልጽ ነው። ከሚታየውም يتايوم ወሃዳ ይህ እኮ ሚን ዓላማት ኑቡወቲ ከነቢይነት ምልክት ነው ወሙዕጂዛቱ ረሱሌ የነቢዩ ዓለይሂ ሰላቱ ሰላምም ተአምር ነው እንዴት ከተባለ ሐይቱ አኽበረ አን እሙሪ ሙስተቅበላ ወደፊት የሚከሰትን ጉዳይ ነቢዩ ተናግረዋል ሙስተቅበል ማለት ነው ወደፊት ፊውቸር ይህ ሁሉ አሁን ነቢዩ ሴት ይበዛል ማንም ብሎ የሚያገምተው ግልጽ ነው ሰው ራቁትን ይሄዳል ተብሎ የማይገመት ነገር ሊሆን ይችላል። ግልጽ ነው። በቃ ሉካዎች እንደዚህ አይነት ቦታን ይይዛሉ የሚል ብዙ አለ አይደል? አስገራሚ ያንን ሁላ ተናገሩ፣ ተከሰተ። ከማ አኽበር ነብዩ እንደተናገሩት ነው። وهذا مما يقوي إيمان العبد ይህ ጉዳይ እኮ ኢማንን የሚያጠናክር ጉዳይ ነው አለ وفي إخباره صلى الله عليه وسلم بذلك ነብዩ በዚህ በመናገራቸው ረሕመተን ቢልዒባድ ለባሪያዎችም ምንድን ነው አለ እዝነት ነው አለ ሊየሕበሩ ምን ይሉ ዘንድ ይጠነቀቁ ዘንድ ወየስተዒዱ ይዘጋጁ ዘንድ ወየኩኑ ዐላ በሲራ በመረጃ ላይ የሆኑ ዘንድ وصلوات الله وسلامه على هذا النبي الكريم الذي شار بهنك مالتنا በነቢዩ አለ ሰላት ሳላም ላይ የአላህ ውዴታ እና ሰላም ነው بلغ البلاغ المبين قلت مدرسة بعد الرسول وبين غاية التبيين أو بكا يدرس مبررة باب الرد ونحن على ذلك من الشاهدين ساتر بمدرسة بكولي دغمو إن يمنو شنن مسكارو شنن كذا ولا يكتلال تللقو یک عمل توچین من granada هناك نقيف ها هذا وصلى الله على محمد وعلى آله وصحبه وسلم